ይህ ሳምንታዊ የቴክኖሎጂ ለክዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና ጤና ይስጥልን የተከበራችሁ አድማጮቻችን ዛሬ ቅዳሜ ህዳር <laughs> ታህሳስ 9 2008 ዓ ም ነው እንደ ኢትዮጵያውያን አቆጣጠር በፈረንጆቹ ደግሞ Saturday December 19 2015 ነው። በዛሬው ፕሮግራማችን እንደተለመደው ዜና፣ መደበኛ ፕሮግራምና አስተያየቶቻችሁ የተካተቱበት ይሆናል። በዛሬው መደበኛ ፕሮግራማችን በፌስቡክ እንዴት መደዋወል ይቻላል የሚለውን የምናየው ከፕሮግራማችን ጋር አብራችሁን ቆዩ። የሳምንቱን ዜናዎች እነግራችኋለሁ። አንደኛ Baidu የተሰኘው የቻይና search website ራሳቸው የሚነዱ መኪኖችን ሙከራ ላይ ዋለ። ሁለተኛ ደግሞ BlindShell የተሰኘ Android touch screen ሞባይሎችን ለማየት ለተሳናቸው accessible የሚያደርግ ሶፍትዌር ተፈጠረ የሚሉ ናቸው። እንግዲህ ዜናውን በዝርዝር ስናይ Baidu የተሰኘው የቻይና ጉግል የተባለው ወይም በቻይና አንደኛ የ search website የሆነው ራሳቸውን የሚነዱ መኪናዎችን ሙከራ ላይ ማዋሉን ገልጿል። እነዚህ መኪኖች እስካሁን ባለው ስልሳ ኪሎ ሜትር ያህል የነዱ ሲሆን የቤጂንግ አካባቢ የሚገኙ መንገዶች ካርታዎች ሙሉ ለሙሉ ተመዝግበው መኪና ውስጥ ከገቡለት በኋላ መኪናው ራሱ መውጣትና መግባት እንዲችል እና ራሱ እንዲነዳ መደረጉን ገልጸዋል። መኪና ራሳቸውን የሚነዱ መኪኖችን በመስራት ጉግል ከዚህ ቀደም አስቀድሞ ሙከራ ላይ መዋሉ ይታወቃል። እስካሁን ባለው ከአንድ ነጥብ አምስት ሚሊዮን ኪሎ ሜትር በላይ መኪኖቹ ራሳቸውን መንዳታቸውን ጉግል አስታውቋል። እስካሁን ባለው የመኪኖቹ ራሳቸውን የመንዳት ታሪክ አስራ አንድ ጊዜ የትራፊክ አደጋ ያጋጠማቸው ሲሆን አስራ አንዱም ጊዜ ከመኪኖቹ ጎን ሲነዱ የነበሩ ሌሎች ሰዎች መኪኖቹ ላይ ያደረሷቸው አደጋዎች መሆኑ ታውቋል። መኪኖቹን እየገጯቸው ወይም ደግሞ መንገድ እየዘጉባቸው መሆኑን ነው። መኪኖቹ ግን ራሳቸው እስካሁን ያደረሱት አደጋ አለመኖሩን ጉግል አስታውቋል። እንግዲህ ራሳቸው መኪኖች ራሳቸው የሚነዱ መኪኖች ያው ኮምፒውተር ላይ screen reader እንደ መጫን ማለት ነው። ማየት ለማይችል ሰው መኪኖቹን እንዲያሽከረክር ያስችላል። የዛሬ ሁለት አመት ጉግል ራሱን የሚነዳውን መኪና test ሙከራ ለማሳየት ማየት የተሳነው አንድ የአሜሪካ ነዋሪ መኪናውን እያሽከረከረ ነው በለው <laughs> መኪናው ራሱን እየነዳ ወደሚፈልገው ቦታ በመድረስ laundry ውስጥ ልብሱን አስረክቦ ከዛም ተመልሶ ወደ ቤቱ እንዲሄድ እንዳስቻለው አድርጎ ነው ያሳየው። መኪናው እንግዲህ ምን ያህል ወደ ገበያ መቼ ወደ ገበያ ና እንደኛ ደግሞ ኋላ ቀር ወደ ሆኑ ሀገሮች እንዴት ሊመጣ እንደሚችል ባይታወቅም BlindShell የተሰኘው የሞባይል touch screen የሆኑ ሞባይሎችን accessible የሚያደርገው ሶፍትዌር ተሰራ ነው። ይኸውም ስሙ ቼክ ሪፐብሊክ ውስጥ የሚገኝ አንድ company የ touch screen ን አስቸጋሪነት በመረዳት በቀላሉ touch screen ን ማየት የተሳናቸው ሰዎች access እንዲያደርጉት በሚያስችል መልኩ ሰርቶታል። ይኸውም ሁሉንም የሞባይል አገልግሎቶች እንደ ስልክ መደወል፣ መልእክት መልአክ፣ ኢሜይል፣ alarm መሙላት፣ note መጻፍ የመሳሰሉትን ተደራሽ በሆነ መልኩ እንዲሰሩ አድርጓል ነው ያው ብቸኛ ችግሩ ዋጋው 349 ዶላር ነው። እኛ ሀገር በዚሁ አንድ አራት ሞባይል ሳንገዛበት አንቀርም። የዚህ ሳምንት በዚህ ዜና በዚህ አበቃ። የብላይንድ ሽል ዜናውን የነገረንን ዮሐንስ ታከለን በጣም በጣም በጣም እናመሰግናለን። እናንተም ሌሎች ዜናዎች ካሏችሁ ብትልኩልን ደስ ይለናል። አትጥፉ። Döbe seyir. የተከበራችሁ አድማጮቻችን በዛሬው የዳበሳ ፕሮግራማችን ደግሞ እንዴት ነው በፌስቡክ መደዋወል የሚቻለው የሚለውን ነው የምናየው። እንግዲህ በተለምዶ እንደምናውቀው ፌስቡክ በጽሁፍ መልእክት ለመለዋወጥ ብቻ የሚያገለግል መገናኛ መንገድ ወይም መስመር ነው platform እና በፌስቡክ ግን መገናኛ መንገዶቹን ከጽሁፍም አልፎ ምስላችንንም ፎቶ እና ተንቀሳቃሽ ምስል ቪዲዮ upload በማድረግ ካል ማለት አንድ ሰው static የሆነ ማለት አንድ ሰው upload ካደረገው በኋላ ሌላ ጊዜ ሌላ ሰው መጥቶ እንዲያየው ማድረግ ይቻላል። እነዚህ ሶስቱ መንገዶች ናቸው። አሁን ግን ምን ጨምረዋል? በምስል እየተያዩና በድምጽ እየተነጋገሩ መልእክትን መለዋወጥ የሚቻልበት ጊዜ ላይ ነው ያለ ነው። እንግዲህ NVDA ን በመጠቀምና Mozilla Firefox ን በመጠቀም እንዴት መደዋወል የሚቻለው ነው የሚለውን ነው ዛሬ በፕሮግራማችን የምናየው። በመደበኛነት ፌስቡክ መደዋወል የሚያስችለው በኮምፒውተር ለሚጠቀሙ browser ኦች ማለትም ሞዚላ ፋየርፎክስ ጉግል ክሮም፣ ኢንተርኔት ኤክስፕሎረር፣ ኦፒራ የመሳሰሉት ላይ ግን latest version ኣቸውን ማለት የቅርብ ጊዜ የተለቀቀ ክለሳቸውን download ካደረግን ብቻ ነው የሚሰራው። በተለይ Internet Explorer version ክለስ አስራ አንድ መሆን አለበት። ከዛም እንዴት ነው የሚደወለው የሚለው እናያለን። ከዛ ውጭ ግን በሞባይል ማለትም Android እና iOS። Android እነ Samsung እነ Huawei እነ HTC እነ Motorola የሚባሉትን ከነዚያ ቀፎች አንዱ ያለው ሰው ወይንም iOS ያልኩት iPhone የ Apple ምርቶች የሆኑ iPhone፣ iPad የመሳሰሉትን የያዘ ሰው Facebook Messenger የሚባለውን application በመጫን መደዋወል ይችላል። እንዲሁም ከ Skype account ኡ ጋር ፌስቡክ account ኡን ያያያዘ ሰው ፌስቡክ ላይ ላሉ ሰዎች ወደ browser ላይ የሚሆኑ በሞባይላቸው ላይ ላሉ መደዋወል ይችላል። ስለዚህ ብራውዘራችሁ ላይ ሆናችሁ browser እያልኩ ያለሁት እና Firefox ማለት ነው። ሞባይላቸው ላይ Facebook Messenger ን እየተጠቀሙ ላሉ ሰዎች ልትደውሉላቸው ትችላላችሁ እና Android ከሆኑ በሚያሳዝነው ለእኛ Symbian ና E five ና E sixty three ን ለምንጠቀም ሰዎች Facebook Messenger የለም። በፊት Nimbuzz ከተሰኘው application ጋር ይህንን የመደወያ feature አያይዘውት ነበር። በኋላ ተቋርጧል። ስለዚህ ምናልባት እንግዲህ አድማጮች የምታውቁት ካለ ሌላ አማራጭ ትጠቁማላችሁ። እኔ በማቀው እስካሁን በሲምቢያን ወደ ፌስቡክ የምንደውልበት መንገድ የለም። ወደ ኮምፒውተሩ ስንመለስ አሁን የምታስቸግራት በጣም ወሳኝ ቦታ ናት። ማን ነው አንድ ቦታ ላይ ብቻ ነው። ስለዚህ እሷን እንዴት አድርገን እንደምናስተካክል ነው የምናየው እና ፋየርፎክስን ለመክፈት አሁን ወደ task bar ሄዳለሁ enter እለዋለሁ እሱ ሞዚላ ፋየርፎክስ እንዲከፈትልኝ እና አሁን በ address bar ላይ ሄጄ Facebook dot com ይከፍታለሁ ከፍታለሁ facebook.com አሁን eh, ተሳስተን ለማረማለሁ www.facebook www.facebook.com enter እንለዋለን ከዚህ በፊት ፌስቡክ ተጠቅማችሁ የምታውቁ ከሆነ ራሱ automatically Facebook dot com ብሎ ይሞላላችኋል ከማታውቁ ከሆነ ግን ራሳችሁ አሁን እንደጻፍኩት ሙሉ ለሙሉ ልትጽፉ ያስፈልጋችኋል ማለት ነው እዚህ ጋር ማስጠንቀቅ ያለብኝ M dot Facebook dot com የምትለዋ የሞባይል website ለመደወል አታስችለንም የግድ ዋናውን የፌስቡክ page ዋናውን የፌስቡክ የ website page ማለትም W dot Facebook dot com ወይንም Facebook dot com የሚለውን ብቻ በመክፈት ነው መደባበል የምንችለው። እንግዲህ እንደዚህ ከከፈትን በኋላ ምንድን ነው የምናደርገው? ኦንላይን ያሉ ጓደኞቻችንን check የምናደርግ ቦታ chat with friends የሚል landmark ላይ እንሄዳለን። እንግዲህ landmark ለመሄድ ዲ ዲ የተሰኘውን ፊደል ነው የምንነካው። D D ደጋግምን እየነካን chat with friends የሚለው ጋር እስከምንደርስ ድረስ ማለት ነው። Navigation landmark mate link profile apps navigation landmark updates reminders peak content info landmark English main landmark update status no next landmark ስለዚህ አሁን ኖ ኔክስት ላንድማርክ አለ ስለዚህ ኮኔክሽኑ ትንሽ ስለው ስለሆነ ኦንላይን የሆኑ ጓደኞችን ዝርዝር ገና አላመጣም ማለት ነው እና አሁን ትንሽ እንጠብቀውና መክፈቱን ለማረጋገጥ ድጋሚ ዲ እነካለን ቻት ዊዝ ፍሬንድስ ኮምፕሊመንተሪ ላንድማርክ ቻት ዊዝ ፍሬንድስ እንደዚህ ሲለን ዳውን ዳውን እያደረግን የምንፈልጋቸው ጓደኞቻችን ስም ጋር እስከምንድረስ እንነካለን። ኦኬ ah, እኔ አሁን ይሄን ሙከራ ማድርገው ቀረጻውን ቴስት የምቀርጸው ሄኖክ ተስፋዬ ከሚባለው ጓደኛ ጋር። ስለዚህ እሱ ጋር ለመደወል ኢንተርነት አለሁ እንደዚህ ሲለን እችን edit መጻፊያዋን ለማጥፋት ያው chat ለማድረግ ነው ጽፋችሁ enter ቀጥታ ይልክላቸዋል። አሁን ግን የምንፈልገው እንዴት ነው የሚደወለው ነው ለማየት ነው። ስለዚህ shift H አድርገን ወደ ኋላ ወዳለው heading እንመለሳለን። እንደዚህ ሲለን በ up up እየነካን start voice call የሚል እንፈልጋለን። Chat with friends complimentary landmark link get a honey my wallet Henok test button button button start a voice call with Henok እንደዚህ የሚል ሲመጣ ስፔስ እንነቃለን። Mozilla Firefox busy document Facebook call busy loading loading heading level and click the camera and choose share selected devices ኦኬ አሁን መጀመሪያ ጊዜ ሲደውል እች ነገር ትመጣለች ስለዚህ የምናደርጋለን ኤፍ ሲክስ እንነቃለን http alert, alert, Alert, would you like to share your camera and microphone with www.facebook.com? Close this message button, bullet on Serwat. Aho ni sy'n agawn hyn yn Camera to share. But Combo share. Combo camera Microphone to share. Combo box internal high definition audio device collapse alt plus M. Line soft virtue external. Line cooler external high definition audio device. Share selected devices button submenu alt plus S. እዚህ ጋር ስንደርስ እችን ትመርጣለሁ Always share የምትለዋን። ምክንያቱም ሌላ ጊዜ እንደዚሁ እያለ እንዳያስቸግረን በደወል ነው ቁጥር ምናልባት ግን የጋራ ኮምፒውተር የምትጠቀሙ ከሆነ አንዴም ብታደርገው ችግር የለም የግራችሁ ከሆነ ወይም የግል አካውንታችሁ ወይም የግል ኮምፒውተራችሁ ከሆነ ግን እችን Always share. የምትለዋን enter እንላለን ማለት ነው Firefox sharing indicator alert button. Your camera and microphone ይሄ የምትሰሙት ድምጽ የፌስቡክ ሲደወል የሚሰማው ድምጽ ነው። ሲያነሳ እስቲ እናያለን። Hello ሄኔ ሄሎ፣ አማን ነው ወይ? ሁሉ ሰላም ሁሉ ሰላም ነው አለውልህ። እና አሁን ደግሞ እስቲ ስልኩን ልዝጋውና እኔ አንተ ደግሞ ትደውልልኛለህ። እሺ ትንሽ ልክ እንደዘገው ቆየት አድርገህ ደውልልኝ። ከዚህ ቀጥለ ደግሞ ሲደወልልን እንዴት ነው ስልክ የምን ማለት <laughs> ስልክ ስልክ ላይ ያለው እንጂ ያው በኢንተርኔት ነው የምንደዋወለው ለማንኛውም ሲደወልልን እንዴት ነው ጥሪውን የምናገናኘው ወይም የምናነሳው የሚለውን ነው የምናየው። ቅድም በመደወያው እንዳየ ነው አለው በ share ማድረግ አለብን። share always always share የምትለዋ መምረጥ አለብን። ለመጀመሪያ ጊዜ ከሆነ የሚደወልልን እሷኑ ነገር ድጋሚ መምረጥ ይኖርብናል። አሁን ከዚህ ቀጥሎ እናያለን። አሁን ጓደኛ እስከሚደውል እየጠበቅኩ ነው። ልክ እሱ ሲደውል የሚለንን እንሰማለን። አዎ ይች ድምጽ ፌስቡክ ላይ ሲደወልላችሁ የምትሰማናት አንሰር ኮል አንሰር ኮል የምትለዋን ስፔስ እናደርጋለን። Facebook call Mozilla Firefox unknown. Face alert, alert would you like to share your camera and microphone with www.facebook.com? ይሄ ድጋሚ ሲመጣ ወይም ለመጀመሪያ ጊዜ ከሆነ ሼር የምትለዋል ኦልዌይስ ሼር የምትለዋን እንመርጣለን በድጋሚ ማለት ነው። ዛ አንስተነዋል ማለት ነው። እንግዲህ ግን ይሄ አይመጣም። answer call ነው ወዲያው ያነሳል ማለት ነው። Alert. Firefox sharing it. Hello ሄሎ፣ uh, ይሰማል አይደል? በጣም ጥሩ። በጣም ደህና ነኝ። ምንድን ነው ካፌ በጣም አርቀኸዋል እንዴ? ድምጽህ ፍን ያለና ራቅ ያለ ነው። እሳ አይ ይሰማኛል። ያው ምናልባት ወደ ጆሮ ይችላል አሁን በጣም አሁን ደግሞ ስትሰማለህ ጨምረሃል ድምጽህን ቀረብ ብዬ ይሆናል። በጣም ጥሩ። እኔ በጣም አመሰግናለሁ በዚህ ቀረጻ ላይ ስለተባበርክ እና ደግሞ አትጥፋ። ሌላም ጊዜ ላክልን። ምንድን ነው <laughs> ለዛሬ የነበረን ይኸው ነበር። በሳምንት እስከምንገናኝ ደህና ሁኑ። ከአድማጮች ባለፈው ሳምንት ለቀረበው ፕሮግራም ከአድማጮች ካገኘናቸው አስተያየቶች መካከል አማረ ሲሳይ ስለ አውዳሲቲ የቀረበው ፕሮግራም ጥሩ ሆኖ ሳለ በጣም አጥረዋል። ክፍል ሁለት ቢኖር ምን አለበት ብሏል። እንግዲህ ወደፊት ጊዜና ሁኔታዎች ከተመቻቹ ክፍል ሁለት ይኖራል ብዬ ተስፋ አድርጋለሁ። ሌላው አማረ የነገረኝ የፓወር ግዕዝ ከግዕዝሜ ጋር ይጋጫል ለሚል አስተያየት ባለፈው ሳምንት ቀርቦልኛል ብለህ ነበር። እሱ ላይ ግን አይጋጩም። በአሁኑ ግዕዝ auto start እንዳያደርግ ብታደርገው ግዕዝም ብቻው እንዲሰራ ማድረግ ይቻላል ብሎኛል። የጥያቄው መንፈስ እንደዛ አልመሰለኝም። ግዕዝሜና ፓወር ግዕዝ አብረው እንዲሰሩ እንዴት ይቻላል ነበር እንጂ በየተራ እንደሚሰሩ ይታወቃል። ስለዚህ ፓወር ግዕዝም አብሮ ቢጀምርም እንግሊዝኛ ላይ ካደረግ ነው ግዕዝሜ ስለሚሰራ ችግር የሚፈጥር አይመስለኝም። አማረን በጣም እናመሰግናለን። በዚህ ሳምንት ሌላ አስተያየት የሰጡን አድማጮች ዮሀንስ ታከለ፣ ሰለሞን እንግዲህ አባቱ ጠፍቶብኛል፣ ጋዲሳ ንጉሴ፣ ቴዎድሮስ ገብረ እግዚአብሔር፣ ሳሙኤል ንጉሱ ሰጥተው አስተያየት እና የማበረታቻ አስተያየቶች ሰጥተውናል። ሰለሞን ጂ ይፍደጎ መሰለኝ አባቱ ስም ሰለሞን እና እናንተ ሁላችሁንም እናመሰግናለን። እንዲሁም ደግሞ የፕሮግራም suggestions ወደፊት ምን አይነት ፕሮግራሞች ይቅረቡ በሚለው ላይ አስተያየት ብትልኩልን ደስ ይለናል። ማስታወቂያ ሳምንት በገለጽ ነው የማይክ ያለበት የሚያቅ ሰው እስካሁን የጻፈ የለም። እንግዲህ በዚህ ብታግዙ በጣም ደስ ይለናል። አዲስ አበባ ያላችሁ በተለይ ራሳችሁ ሰው እንኳ ባታቁ መርካቶ በራሳችሁ ጉዳይ ስትሄዱ እንደዚህ አይነት mic ሱቅ ውስጥ ስንት እንደሚሸጥ ብታጣሩ ያም በዛ መልኩ ማገዝ ይቻላል እና በዚህ አግዙ። ሌላው አስተያየት በድምጽ መልእክት መላክ ለምትፈልጉ በዋትስአፕ ስልክ ቁጥር 0914 54 የሚለውን save አድርጋችሁ በሱ ብትልኩ የድምጽ መልእክት ይደርሰናል። ይህን ቁጥር ብትደውሉበት እኔን ስለማታገኙ እንዳትደውሉ አስጠነቅቃለሁ። ሌላ ሰው ስለሆነ ሌላ ሰው ስለሚረብሽ ለዋትሳፕ ብቻ ነው የምንገለገልበት። ቁጥሩን ደግሞ አለው 0914 54 57 99 በዋትሳፕ ድምጽ መልእክት ቀርጾ ለመላክና ፕሮግራሙ ላይ እንዲካተት ለምትፈልጉ ሌላኛው ማስታወቂያ የሬዲዮ ጣቢያው ስም ጠፍቶብኛል፣ ግን በአዲስ አበባ ዩኒቨርሲቲ የኮሚኒቲ ሬዲዮ ይመስለኛል በኤፍኤም ዘጠና ዘጠኝ ነጥብ ስድስት ዘጠና ዘጠኝ ነጥብ ስድስት ላይ ስለ ቴክኖሎጂ ፕሮግራም በ professional እንደ ዝም ብሎ የተዛዛ ሳይሆን በ professional ዘወትር ቅዳሜ ከቀኑ አምስት ሰዓት እስከ ስድስት ሰዓት ባለው ውስጥ እንደሚቀርብ ተነግሮኛል እና አዲስ አበባ ስድስት ኪሎና አካባቢው ያላችሁ ምናልባት አዲስ አበባ እንግዲህ ምን ያህል እንደሚሸፍን አላቅም። ኤፍኤሙ ወይም ፕሮግራም መከታተል ትችላላችሁ። ከዚህኛው እኔ ከምለው የተሻለ ነገሮች እንደምታገኙ እርግጠኛ ነኝ። ለዚህ ሳምንት የነበረን ፕሮግራም ይኸው ነው። ተሳተፉ፣ ላኩ። እናመሰግናለን። የዛሬ ፕሮግራም በዚህ ተጠናቋል። ቸሪ ቸረመን ባይ